የልምዣት 1980 ገጽ 17 2 ነብር ጅራቱን ከያዙት ወደፊት ከመሳብ በቀር ምንም ማድረግ አይችልም የሚባለውን አታውቅም እሱም ይቅር የነብርን ጅራት አይዙም ከያዙም አይለቁም የሚሉትን ስተረት አልሰማህም አሉ ባላምባራስ ፍርጥም ብለው አዲስ አለማየሁ ወንጀለኛው ዳኛ 1981 3 ታናሽ ወንድምየውም ከእናታቸው ለጠቅ አድርገው ከታፈረች ጋር በከንቱ እስከ ወዲያኛው እንቆራረጥ ካላለም በቀር እንዲህ ማለታችን እነርሱን ከመጋባት የሚያግዳቸው አይመስለኝም። ያለ ወላጅ ፈቃድ ለመጋባት ዕድሜና ሕግ ይፈቅድላቸዋል። አስፋው ዳምጤ አንድ ለአምስት ሺ ዘጠኝ መቶ አራት ማለፊያ አሉ ፊት አውራሪ ማለፊያ ገንዘቡ ባደራ እኔ ዘንድ ይቀመጥልሃል። ከአደራ የበለጠ ክቡርና ከባድ ነገር የለም። መተማመን ከሌለ አደራ ሰጭም አደራ ተቀባይም አይኖርም ይል ነበር መክበብ። በዓሉ ግርማ የህሊና ደወል 1967 ክፍል አራት ማዳመጥ መምህራችሁ ስለ ኤድስ የሚያወሳ አንድ ጽሑፍ ያነቡላችኋል ጽሑፉን በጥሞን አዳምጣችሁ ከዚህ ለሚከተሉ ጥያቄዎች መልስ ስጡ አንድ በሀገራችን ለመጀመሪያ ጊዜ የኤድስ ህመምተኛ መገኘቱ የተመዘገበው መቼ ነበር ሁለት በአሁኑ ወቅት ትክክለኛውን የኤድስ በሽተኛ ቁጥር ማወቅ ያልተቻለባቸው ምክንያቶች ምን ምን ናቸው ሶስት በ1990 ዓ ም መጨረሻ አካባቢ የኤድስ በሽተኞችና የኤድስ ቫይረስ ተሸካሚዎች ቁጥር ስንት ይሆናል ተብሎ ይገመታል? አራት አንድ ሰው ከኤች አይቪ ኤድስ ጋር መኖር ከጀመረ በኋላ ቫይረሱ ከተዛማጅ በሽታዎች ጋር ማጥቃት እስኪጀምር ድረስ ምን ያህል ዓመታት ሊቆይ ይችላል? አምስት ኤድስ በተለይ በአጭር ጊዜ ውስጥ ለሞት የሚያበቃው የትኛውን የህብረተሰብ ክፍል ነው? ገጽ 18 ስድስት ጸሐፊው የኤድስን በሽታ ስርጭት ለመግታት ምን መደረግ አለበት ሲል ያሳስባል። አብራሩ። ሰባት በጽሑፉ መሰረት ቫይረሱን መቆጣጠር ካልቻል አገራችንን የሚጠብቃት ምንድን ነው? ክፍል አምስት ሰዋሰው የሚከተሉት አረፍተ ነገሮች ሰዋሰዊ ግድፈት ይታይባቸዋል። ስተታቸውን እየጠቆማችሁ አረፍተ ነገሮቹን አቃንታችሁ ጻፉ። አንድ ለጆሮ እንዲስማማ ተደርጎ የተዘጋጁ ዜማዎችን ለገበያ አቅርበዋል። ሁለት አሻራ በማንኛውም በሰው ላይ ጸጉር በማይበቅልባቸው የእጅ መዳፍና የውስጥ እግር በሚገኙ ቀጫጭን መስመሮች ናቸው። ሶስት ይህ የማያቋርጥ መናቆርን አካባቢያዊ መፍትሄዎች እስካልተገኘላቸውም ድረስ ይቀጥላሉ። አራት ከአንድ ተዋንያን የሚከፈለው ገንዘብ በቂ መሆን ይኖርባቸዋል። አምስት የጸጉሮች ከነፋሳቱ ጋር ሲጫወቱ በማየት ደስ ያሰኛል። ገጽ 19 መነሻ የመወያያ ነጥቦች እስቲ ቀጣዩን ምንባብ ከማንበባችሁ በፊት እነዚህን ጥያቄዎች ተነጋገሩባቸው። አንድ የትኞቹ ክልሎችና ሀገሮች የአፋር ክልልን ያዋስናሉ? ሁለት አፋር በዓለም ደረጃ የምትታወቀው በምን ይመስላችኋል? ምንባብ ሶስት አፋሮችና ተፈጥሯዊ ሀብታቸው የአፋር ብሔራዊ ክልላዊ መንግስት የሚገኘው በሰሜን ምስራቅ ኢትዮጵያ ሲሆን 85410 ካሬ ኪሎ ሜትር የቆዳ ስፋት አለው። ክልሉ በሰሜን ምዕራብ ከትግራይ፣ በደቡብ ምዕራብ ከአማራ፣ በደቡብ ከኦሮሚያ፣ በምስራቅ ከሶማሌ፣ የኢትዮጵያ ክልሎችና ከጅቡቲ እንዲሁም በሰሜን ምስራቅ ከኤርትራ ጋር ይዋሰናል። የክልሉ መልክዓ ምድራዊ አቀማመጥ ከባህር ወለል በላይ እስከ 1500 ሜትር ከፍታ ካላቸው ኮረብታማ ስፍራዎች አንስቶ ከባህር ወለል በታች እስከ 116 ሜትር ዝቅታ ያላቸው ረባዳማ ስምጥ ስፍራዎችን ያካትታል። የአየር ንብረቱም ቆላማና በረሃማ ሲሆን የሙቀት መጠኑ ከ18 እስከ 45 ዲግሪ ሴንቲግሬድ ይደርሳል። የአፋር ክልል መስተዳደር በአምስት ዞኖችና በ29 ወረዳዎች የተከፋፈለ ሆኖ በውስጡ 28 ከተሞችና 326 የቀበሌ ገበሬ ማኅበራት አሉት። የሕዝብ ብዛቱም በ1996 ዓ ም 1.5 ሚሊዮን እንደሚደርስና ዓመታዊ የእድገት መጠኑም ሁለት ነጥብ አራት በመቶ እንደሚሆን ይገመታል። ከክልሉ ህዝብ የወንዶች ቁጥር ከሴቶች የላቀ ሲሆን እድሜያቸው ከ15 ዓመት በታች የሆኑ የህብረተሰብ ክፍሎች ደግሞ 46 ነጥብ 1 በመቶ የሚሆነውን ቁጥር ይሸፍናሉ። በክልሉ ከሚኖሩት አምስት ዋና ዋና ብሔረሰቦች መሃል ከፍተኛውን ቁጥር ማለትም 92 በመቶውን የያዙት የአፋር ብሔር አባላት ናቸው። ገጽ 20 ህዝቡ ከከብት እርባታና ውሱን ከሆነው የእርሻ ስራ በተጨማሪ በእንስሳት ንግድ እንዲሁም በጨው ምርትና ንግድ ስራ ይተዳደራል። አፋር ከፍተኛ የከብት ክምችትና ሰፊ የእርሻ መሬት ከሚገኝባቸውና የውሃና የኢነርጂ ሀብት ካላቸው እንዲሁም በቱሪስት መስህብነታቸው ከሚታወቁት ክልሎች አንዱ ነው። ክልሉ ሙሉ በሙሉ በስምጥ ሸለቆ ውስጥ የሚገኝ ሲሆን የዳሎል ረባዳ ስፍራና የኮባር ስምጥ ሸለቆ እሳተ ገሞራ ወለድ ተራሮቹ እንዲሁም ህብረ ቀለም የጨው ኮረብታዎች ለክልሉ መልክዓ ምድር አቀማመጥ ተጨማሪ ውበት አጎናጽፈውታል። መስህቦቹ ክልሉም በጣም አስደናቂ ከሚባሉ አካባቢዎች ተርታ እንዲመዘገብ አስችሎታል። በአዋሽ ወንዝ ረግረጋማ አካባቢዎች ያለ የተፈጥሮ ትዕይንት በአካባቢው የሚገኙና የፈዋሽነት ኃይል አላቸው ተብሎ የሚታመንባቸው በርካታ የፍሉሃ ምንጮች፣ ሐይቆችና ወንዞች፣ የተለያዩ የዱር እንስሳት በኢትዮጵያ ደረጃ ትልቁና የመጀመሪያው የሆነው የአዋሽ ብሔራዊ ፓርክና የሰው ዘር መገኛ የሆነችው ሉሲና ሌሎች የስነሰብ የምርምር ግኝቶች ባለቤት የሆነው ይህ ክልል የዓለም ሳይንቲስቶችና ቱሪስቶች የአይን ማረፊያ መሆን ከጀመረ ሰነባብቷል። ከክልሉ እምቅ የተፈጥሮ ሀብቶች ባለቤት መሆን የተነሳ በቱሪዝም መስክ የሚጠበቀው ገቢ በዋናነት ይጠቀሳል። ከእነዚህ የቱሪዝም ሀብቶች መሃል ከአዲስ አበባ በስተ ምስራቅ በ211 ኪሎ ሜትር ርቀት ላይ የሚገኘው የአዋሽ ብሔራዊ ፓርክ በግንባር ቀደምትነት ይጠቀሳል። ቀደም ሲል እንደተወሳው የአዋሽ ብሔራዊ ፓርክ ከኢትዮጵያ የመጀመሪያውና ትልቁ ብሔራዊ ፓርክ ሲሆን 827 ካሬ ኪሎ ሜትር የቆዳ ስፋት አለው። በፓርኩ ውስጥ 86 አጥቢና 392 የአዋፍ ዝርያዎች ይገኛሉ። ፓርኩን አቋርጦ የሚፈሰው የአዋሽ ወንዝ የሚፈጥረው ፏፏቴና በፓርኩ ክልል የሚታየው ውብ ተፈጥሯዊ የመሬት አቀማመጥ ጥቅጥቅ ካለው ጫካ ጋር ተዳምሮ የተመልካችን ሊና የመግዛት ኃይል አለው። ከአንዳንድ ምንጮች መረዳት እንደተቻለው ባለፉት ሁለት ዓመታት ፓርኩን የሚጎበኙ የቱሪስቶች ቁጥር እየጨመረ ቢመጣም ገቢው የሚያረካ እንዳልሆነ ይነገራል። ለዚህ በዋነኛ ምክንያትነት የሚጠቀሰው በአካባቢው ለውጭ ቱሪስቶች አመቺ የሆኑ የሆቴልና የመኝታ አገልግሎቶች በበቂ ሁኔታ ለመኖርና በአጠቃላይ በአገር አቀፍ ደረጃ ቱሪዝምን ለማስተዋወቅ የሚደረገው ጥረት አናሳ መሆን ናቸው። የአፋርን ክልል ዓለም አቀፋዊ እይታ ውስጥ እንድትገባ ካደረጓት ሌሎች ጉዳዮች መሃል፣ በሀዳር፣ በጎና፣ በመልካ ወረር፣ በመካከለኛው አሽና በሌሎችም ስፍራዎች የሚደረጉት የምርምር ስራዎች ይጠቀሳሉ። ስፍራዎቹ ኢትዮጵያ ትልቅ የታሪክ አሻራና የቅርስ ባለቤት መሆኗን አመላክተዋል። በእነዚህ ስፍራዎች ጥንታዊ የሰው ዘር ቅሪተ አካላትና የዘመኑ ሰው ይጠቀምባቸው የነበሩ ከድንጋይ የተሰሩ ቁሳቁሶች ተገኝተዋል። ይህም በሰው ዘር አዝጋሚ የእድገት ታሪክ ጥናትና ምርምር ላይ በተሰማሩ ተመራማሪዎች ዘንድ እንደ በለጸገ የእንቁ ማዕድን የሚቆጠር ዓለም አቀፋዊ ፋይዳ ያለው ግኝት መሆኑ ኢትዮጵያ በዓለም ህብረተሰብ ዘንድ ይበልጥ እንድትታወቅ አድርጓታል። የአፋር ብሔራዊ